قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إن شاء الله تعالى يا الله سبحانه وتعالى فكاتك هنا لزاري إرشاد المبالون كتاب ما يتنجمر لما كالسمون دمنا على الإرشاد إرشاد مالك ما ملاكت مالك منون የምንመለከተው ምንድን ነው ከተባለ ኢላ ሰሒህ ልዕትቃድ ኢላ ሰሒህ ትክክለኛ ወደሆነው ኢዕትቃድ የሙስሊሞች አቂዳ እምነት ላይ ማመላከት አለው ይህ ኪታብ ያመላክተናል ነው ወረዱ ምን ይሰጣል መልስ ይሰጣል አላ አህሊ ሽርክ በማን ላይ ለሽርክ ባለቤቶችና ወልኢልሃድ የኩፍር ባለቤት በሆኑት ላይ በሙልሂዶች ላይ ፓጋን እምነት የለሾች ወይም ደግሞ በከሃዲያን ላይ መልስ ይሰጣል። ይህ የኪታቡ ነው ርዕስ ግልጸዋል። ወይም ደግሞ የኪታቡ ምን ይባላል ስም ነው አይደለም። ኪታቡን በዚህ አይነት መልክ ሰይመውታል። የኪታቡ ጸሐፊ ዶክተር ሳልሕ እብን ፈውዛን እብን አብድላህ ፈውዛን ከልጅነት ጉዳይ ውስጥ የሚመደቡ በዓለማችን ላይ ካሉ ብርቂ የዑለማዎች ውስጥ የሚመደቡ ታላቅ ዓሊም ናቸው። ናም ኸይር አልሙቀደመ አው አልሙቀዲማ መቅድም ይላል። እያንዳንዱ ኪታቦች ሲጻፉ ምን አላቸው? መቅድም አላቸው አይደለ? ይህ ኪታብ እንግዲህ መቅድሙን እስቲ እንየው። ለምን ተጻፈ? እንዴት ተጻፈ? አላማው የመሳሰሉ ብዙ ጊዜ የሚዳሰሰው በምን ላይ ነው? መቅደም ላይ ነው አይደል? ብዙ ጊዜ ማለት ነው የኪታብ ይዘት ያ ነው። المقدمة الحمد لله رب العالمين الحمد ምስጋና ይገባው ሊላህ ለአላህ ረብ العالمين የዓለማት ጌታ ለሆነ ይላል። ትንሽ ፈጠን ልንል እንችላለን። ግልጽ ነኝ አይደል? ከዚህ በፊት ብዙ ነገር ስለዳሰሳችሁ እዚህ ላይ ብዙ መስጀት አይኖርብኝም ማለት ነው። ጥያቄ ካለ ከስር እያሰመርሽ እሺ። አልሐምዱሊላህ ምስጋና ለአላህ ይገባ ረቢል ዓለሚን የዓለማት ጌታ ለሆነው አላህ ምስጋና ይገባው። ኸለቀና ምን አለን? ፈጠረን። ሊዒባደቲ እሱን ለማምለክ ወአመረና አዘዘን። ቢተውሒድ እሱን አንድዬ አድርጎ በመገዛት ላይ አላህ አዘዘን። ወጣዓቲሂ እሱን ደግሞ ምን በማለት ላይ በመታዘዝ ላይ ማለት ነው። ወሁወ ገኒ እንደዛ ሲያዘዝን ታዲያ ፈልጎ አይደለም አላህ ግልጸው እኛ ብንገዛው ባንገዛው የምናመጣው ነገር የለም አይደል ወሁወ ገኒይ እሱ የተብቃቃ ነው አና ከኛ ወነህኑ ልሙሕታጁን እኛ ግን ወደ እሱ ምንድን ነን ፈላጊዎች ነን ሙሕታጁን ፈላጊዎች ነን ወማ ይህንም በተመለከተ አላህ ስብሓነ ወተዓላ በተከበረው ቃሉ ሱረቱ ዛሪያት ላይ ምን ይላል ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን አይ ሊወሕዱኒ ማ ኡሪዱ ሚንሁም የሰው ልጅንም ሆነ አጋንንት አልፈጠርኩም እኔ እንዲገዙ እንጂ ማ ኡሪዱ ሚንሁም ከነሱ ምሻ አይደለሁኝም እምፈልግ አይደለሁኝም ምን ሪዝቂን ከምን ከሲሳይ ግልጽ እንዲያበሉ እንዲያጠጡኝ ፈላጊ አይደለሁም ወማ ኡሪዱ አን ዩጥዒሙን እንዲያበሉኝ አልፈልግም ኢነላሃ አላህ ሁወ ረዛቅ እሱ ነው ምን ራዚቅ ሲሳይን ሰጪ ذل قوة የምን የምን ባለቤት ነው? የቁዋ ባለቤት ነው። ዙ ማለት ባለቤት ማለት ቁዋ ማለት ቁዋ አልመቲን ምን የሆነ ብርቱ የሆነ ቁዋ ባለቤት ነው አላህ ይላል። አርሰለ ረሱለሁ መልእክተኛው ምን አለ? አላህ ላከ መልእክተኛው ምን አለ? ላከ ለምን داعية إلى التوحيد ولتوحيد من الملكون يمثال راسهون وإخلاص الدين دين النم وترد تارقو وإخلاص الدين دين ترد تنقارق من على الله لا تنالك تنقارق وأنا من لا كاتشو تارقيتين الله اللي ميرو وما أرسلنا من قبلك አላክንም ካንተ በፊት መልእክተኞችን من رسول إلا نوحي ወደ እነሱ አምላክ የመላክ የላክን ብንሆን እንጂ ኢለይሂ ወደሱ አነሁም ኑኩ ኢላሃ አምላክ የለም إلا أنا። ማን እንጂ እኔ እንጂ ፈዕቡዱን ምን በሉ ተገዙኝ የሚል አምላካዊ መልእክትን አስነግበናቸው የላክን ቢሆን እንጂ ማንንም መልእክተኛ አላ واشهد أمسكر على المؤلف أن لا إله أملاك تبلو من ملك لم إلا الله الله انجي وحده بالشيء أملاك لا شريك له لا سمن اللوم أبقار اللوم ولو كره المشركون أن الزاع أبقار يشبيد الأمة واشهد ان أمسكر اللوم أن محمدا نبي محمدكم አብዱሁ ምኑ ናቸው? የአላህ አብዱሁ ምኑ ናቸው? ባሪያው ወረሱሉሁ መልእክተኛውም ናቸው። ኢለናሲ አጅማዒን ወደ ሰው ልጆች በአጠቃላይ የተላኩ መልእክተኛ ናቸው። ሰለላሁ የአላህ ውዳሴ ይሁን አለይህ በሱ ላይ ወአላ አሊህ በቤተሰቦቻቸውም ላይ ወአስሓቢሂ በሰሓቦቻቸውም ላይ አለዚነ ሃጀሩ እነዛ ምን ባሉት ላይ በተሰደዱት ላይ ወጃሃዱ በሱም መንገድ ላይ የታገሉት በአላህ መንገድ ላይ ወሰበሩ ምን ባሉት ላይ ትዕግስት ባደረጉት ላይ ወለዚነ በነዛ ላይ አወው አወው ማለት ማለት ባስጠጉት ላይ ያስጠጉት ማናቸው አንሳሮች ማንን ሙሃጂሮችን አስጠግተዋል አይደል እንዴ ከለላ ሰጥተዋል ወነሰሩ በረዱት ላይም በነዛ በረዱት ላይም ዲንን በረዱት ላይ ማለት ነው አንሷሮች እንደምታውቁት ዲንን ነስረዋል አይደል ያንን ለመጥቀስ ወሰለመ ሰላምን አላህ አድርግ ተስሊመን ከሲራ ብዙ የሆነን ሰላም ኢላ የውም ዲን እስከ መንገድ እስከ ትንሣኤ የአላህ ውዳሴና ሰላም በነቢዩ ላይ በቤተሰቦቻቸው ላይ በሰሃቦች ላይ ዲኑን ለነሰሩት አንሷሮች ሙሃጅሮችን በአጠቃላይ ጠቀሱ ማለት ነው። አማ ባዕዱ ከዚህ በመቀጠል ይላሉ ማለት ነው ፈለማ ካን ፈለማ ካነ የሆነ ጊዜና ይላል ተውዲሑ ልዓቂዳ አቂዳን ምን ማለት ማብራራት ግልጽ ማድረግ توضيح قلت قلتنا ذلك العقيدة الصحيحة صحيح يهونهن في كلنا يهونهن عقيدة والدعوة إليها ورسنا المتارات يهون يجزينا من يهون يجزينا هو أهم الأمور قصوا من أهم الأمور عن جبجاري ها جدا وأكد አከድ መዳሉ አረ እንትር ያለ አልዋጂበ ግድ ከሆኑት ሁላ ጠንከር ያልሆነ ዜና ይላል። ለምን ለምን የሚባል ጥያቄ ከተነሳ ሊአነ ብዙ ጊዜ ሊአነ ማለት ቢኮዝ ብሎ እንደምንጠቅሰው ማለት ምክንያቱም የአነሃ ምክንያቱም እሷ አልአሳስ ምንድን መሰረት ነች። አለዚ ያቺ ተንበኒ አለይህ በሱ ላይ ምን የሚባልበት የሚገነባበት ምን የሚገነባበት ሲሐቱል አዕማል የአንድ ስራ ምንነት ትክክለኝነት ወቀቡሊሃ አላህ ስብሓንሁ ወተዓላ ዘንድ ደግሞ ተቀባይነት የሚያገኝበት ማለት ነው ስለሆነ መሰረት ስለሆነ ትኩረት ተሰጥቷት ልትብራራ የሚገባ ወደ እሷም ጥሪ ልናደርግ የሚገባ ነው። አቂዳን ካላወቀን አቂዳን አንጅረን ካልተጓዘ ስራችን ተቀባይነት ይኖረዋል የለው። የአቂዳ ነገርን ካላወቀን ትርጉም የለው። ነው ሰርፍ ሰውየው ቢያውቅና ይሰማል ሌላ ነገር ፍቅህ አውቆ ቢተገብር አቂዳ ከሌለው ምንም ትርጉም የለው። ግልጽ ከዕልምም ብዙ ዕልሞችን ይዞ የዓቂዳ እውቀት ከሌለው ከመሰል ልሒማሪ ያሕሚሉ አስፋራ ነው ሊሆን የሚችለው ግሰዋን ትርጉም የለውም ትልቁ ነገር አላህን ስብሓንሁ ወተዓላ ምን ማለት ነው ማወቅ ነውና ካነ ሆነ እሕትማሙ ሩሱል የሩሱሎች እኮ ሂማቸው እሕትማም ማለት ትኩረት የሰጡት ሩሱል ሰለዋቱላህ የአላህ ውዳሴ ወሰላሙሁ እንዲሁም ሰላሙ አለይህም በእነሱ ላይ ይሁንና እሱ ነው ግዛ ወካነ አይደለም ካነ ሆነ በቃ ስለዛም ተድሮ የሩሱዎች ትልቁ ጭንቀታቸው እሱ ሆነ ወህቲማም ትልቅ አሳብ ጭንቀታቸው ሆነ ማ አትባዕህም የነሱ ተከታይ የማን ተከታይ የማን ተከታይ የሩሱሎች ተከታይ በሆኑት ላይ بإصلاح العقيدة عقيدة من بمعنى ላይ በማስተካከል ላይ أولا በመጀመሪያ عما يناقضها إصلاح ማለት ማስተካከል ነው عقيدة ማስተካከል أولا عما يناقضها من ከሚላ ከሚያበላሻ አቂዳን የሚያፋልሱ ነገሮች አሉ የሚያበላሹ ነገሮች አሉ እነሱን ማስተካከል አው የንቁስሃ አቂዳን ደግሞ ምን ከሚለው ከሚያጓድለው ነገር ያ ነበር የሩሱሎች ጭንቀት የእነሱን መንገድ የተከተሉት ሁላ እንትነው ወካነ ሆነ ነሲብ ነሲብ ማለት ድርሻ ተብሎም ሊፈሰር ይችላል። እዚህ ጋር ግን ምን ማለት ነው? ክፍል ነው። ወካነ ሆነ ነሲቡ هذا الجانب የዚህ ጎን ክፍሉ ነሲብ ክፍል ወይም የዚህ ክፍል ድርሻ ነው። ወካን ሆነ ነሲብ ድርሻ ወይም ክፍል ሀደል ጃኒብ የዚህ ጎን የአቂዳ ጉዳይ ሱወሪል ቁርአን የቁርአን ሱራ ለመሆን በቅቷል። እስቲ ሱወሩል ቁርአን ማን እንደጠቅሷል? ምሳሌ ሱረቱል ሚጠቅስ አቂዳን ሙሉ ለሙሉ ሱራ የተመሰረተ ሱረቱል ኢኽላስ በል አረን ሱረቱል ኢኽላስ وآياته እንዲሁም ምኖች አንቀጻቶች ብዙ መስጠት ይቻላል አሉ አያተል ኩርሲ ሁሉም ሌላ ብዙ ሁሉም ማለት ይቻላል እንደውም ኢብኑል ቀይም الجوزي ምንድነው የሚለው ቁርአን ሁሉም ምንድነው የሚለው ቁርአን ሁሉም ከዚህ ተናገረን ቁርአን ሁሉም ምንድነው አለ ተውሂድ ነው ቁርአን በአጠቃላይ ቁርአን ስለ ተውሂድ ነው የሚናገረው እንዴት ተብሎ ሲጠየቅ ምን አለ? ኢማ ስለ ተውሂደል ሩቡብያ አው ኡሉሂያ አው ስፋት ወይም ደግሞ ተውሂድን የያዙ ሰዎች ያደረጉት ትግል የደረሰባቸው ስቃይ የሚያገኙት አጅር እንዲሁም ደግሞ ተቃራኒ ተውሂድን የተጻሩ ሰዎች ታሪክ የደረሰባቸው በላ ወደፊት ደግሞ የሚደርስባቸው መቅሰፍት ግልጽ ነው ነው የሚተርከው። ስለዚህ ቁርአን ሁሉም ስለ ተውሂድ ነው ይላል ኢብኑ ልቀይም። በደንብ ያዙ። ፈተና ላይ ካሾማሷችሁም ላወጣ ይችላል። ወአያቱህን ነሲብ ነሲብ የሚለው ምንድነው? ክፍልን ድርሻ ነው። አውፈር አውፈር ማለት ሙሉ የሆነ ብዙ የሆነ ማለት አውፈር ማለት ብዙ የሆነን ድርሻ ይዟል። ወካነ ሆነ ነሲቡሁ ምኑ ድርሻው من دعوة الرسول كرسولك تري يستمونا واحتمامه بس الشنك نصيب الأكبر بس تكرة مستد مستد نصيب الأكبر نصيب الأكبر تلك من درشا وين كثنا فقد مكث صلى الله عليه وسلم يا الله جاتي الناس سلام الله نرسل عليه هنا الناس ተቀመጡ ما الله መልእክተኛ ፊ في مكة بمكة ثلاثة عشرة سنة سندار عشرة السنة يدعو إلى التوحيد ودوحيد توحيد من أيام يتطاروا وإصلاح العقيدة عقيدة لما استكاكل أسراس السنة ولما فتح الله عليه مكة الله كان يتفتت لا لا الله ملكتين ካነ ነበር መካ ከተከፈተ በኋላ ከስንት ዓመት በኋላ መዲና ከተሰደዱ ከስንት ዓመት በኋላ ነው ከተከፈተች? በስንተኛው ዓመት ሂጅሪያ ነው መካ የተከፈተችው? በአስር ላ በስል በስምንት አይደል? ፈቶ መካ በስምንት ነው። ወለማ በዳ አላሁ ዐለይ መካ ካነ ሆነ አወል ማ በዳ የመጀመሪያ የጀመሩት ብሂ በሱ ከስንት ስቃይ በኋላ አላህ Subhanahu Wa Ta'ala እንግዲህ እንደምታውቁት ሰው እንደተጨነቀ እንደተቸገረ አይቀጥልም። ሁሉ አፊን ቀሪብ አይደል? ሁሉ መጪ ነገር ብለን ቅርብ ነው። ግልጽ ማለት ከጭንቀት በኋላ ፈረጃ አለ እና ያ ሁላ አልፎ መካን ሲከፍቱ የመጀመሪያው ተግባራቸው ማለት ይቻላል ካነ አወል ማ በዳ ቢህ ሀድሙል አስናን ምኖችን ማፍረስ ነበር፣ ጣዖታትን ማፍረስ ሀድም ማለት ማፍረስ ነው። والقضاء عليها بس صار في مفتسام وما أدري والقضاء عليها بس صار في مفتسام وما أدري لك عكدت من لا لا تخزى منات ها نبي من إيام يتعوض ويتنشن كلا تقفى أيام إياف الرسول من إيام النبر يتبقى وقل جاء الحق وزهك الباطل إن الباطل كان زهوقا إيام النبر من أفرار الرسول ወላምሩ ትእዛዝ እኮ አለ። ወላምሩ ሌላኛው ያደረጉበት ትግል ወላምሩ ትእዛዝ ማዘዝ ነው። ቢኢኽላስ ልዒባደቲ ሊላህ ለአላህ አምልኮን ጥርት በማድረግ ወህደሁ እሱም በብቸኝነት መገዛት ላ ሸሪከ ለህ ለእሱ ምንም አጋር ሳያደርግ ይህ ነበር ነቢዩ ፈትሕ መካ ላይ ያደረጉት ትልቁ ትግል ማለት ነው። ወቀድ አውላ አውላ ማለት በቋንቋ ደረጃ ጀዓለሁ ጀዓለሁ ዋሊየ አይደል የሚሾም አደረገው ማለት ነው። ሌላኛው ትርጉሙ እዚህ ጋር ምን ማለት ነው? አውሳ ማለት ነው ብያለሁ አይደል? አውሳሁ አውሳሁ ዐለይህ በሱ ላይ ወቀድ በርግጥ አውላ ዑለማ አህሊል ኡማ የዚህ ኡማ ታላላቅ ዑለማዎች አውሳ ምን ብለዋል? አደራ ብለዋል አውላ ማለት ማለት ነው አውሳ አውሳ የሚለው ትርጉም አቀረብ ነው። ሁለት ትርጉም ሰጥቻቸዋለሁ። ከዛ ይሄ ጥሩ ነው ብያለሁ። ሀብል ጃኒብ ይህንን ጎን አደራ ብለዋል። የትኛውን ጎን? የአቂዳ ጎን ቀድሯን ከቢራ ትልቅ የሚባል ቦታ ሰጥተው አደራ ብለዋል? ሚን ጁሁድህም ይህን ከምን እንረዳለን ከተባለ ከትግላቸው ወጂሃድህም ጂሃድ ከማድረጋቸው አንጻር መታገላቸው جهودهم ጁሁድ ነው جهادهم ጂሃድ ብዙ ጊዜ ምንድን في سبيل الله አይደለ በዚህ ጉዳይ ጂሃድ ወጥቷል جهود ሲባል ደግሞ ትግል ነው የተለያየ ትግል ሊሆን ይችላል ስለ ተውሂድ ሲሉ በአላህ መንገድ ታግለዋል ጂሃድ ወጥቷል ትግል ብዙ ትግሎችን አድርጓል። وتعليمهم ምን ማለታቸው ማስተማራቸው፣ ወተዕሊልህም ምን ማለታቸው ኪታቦችን መጻፋቸው፣ የተለያየ ኪታቦች ተጽፏል። እኛ እንኳን እንደው በእድሜያችን የምናውቃቸው ብዙ ኪታቦች ተቀደምቶች ላምየቱ ልአፍዓል አይደለም ላምያ ሊነን ኢብን ተይሚያ ከቀደምቶች ዛ አቂደቱ ሰፋሪኒያ አቂደቱ ጠሃዊያ لمعة الاعتقاد مسائل الجاهلية ሌላ ኡሱል ሰላሳ ቀዋዒዱ ልአርባዕ ኪታቡ ተውሒድ ኪታቡ ተውሒድ ብዙ ለብዙ የጻፉታል ኢብኑ ኹዘይማ የጻፈው አለ። ግልጽ ነው። አልኢባና ለሚበጠተል አክቡሪ ብዙ ብዙ ኪታቦችን መጥቀስ ይቻል ግልጽም ኡሱሉ ሱና ለኢማም አህመድ ኡሱሉ ሱና በተመለከተ ብዙ ኪታቦች ብዙ ካቲቦች የጻፉት ብቻ እኚህ የመሳሰሉ አሁን ከጠቀስናቸው ሁላ ብዙ ኪታቦችን መጥቀስ ይቻላል በአቂዳ ዙሪያ ላይ የሚያጠነጥኑ ናቸው ሐታ ሸበለት እስክትሞላ ድረስ ወይ ቢዚን ስትታረም ድረስ كتب العقيدة የአቂዳ ምኖች ኪታቦች ሂዘን ሂዘን ማለት ማለት ነው مكانا كبيرا። ትልቅ ቦታ ስትይዝና busy ስታደርገስ መክተባዎችን መክተባም ማለት ነው ቤተ መጻሕፍት አይደል የኪታብ የሚሸጥበትም ቤተ መጻሕፍት የሚሸጥበትም መክተባ ይባላል من المكتبة كبيرا حيزا كبيرا ትልቅ ቦታ ይዞ ማለት من المكتبة الإسلامية ኢስላማዊ ቤተ መጻሕፍቶችን ትልቅ ቦታ ሰጠውት busy ሆኗል። በቃ እንዳለ የምታውላት ኪታብ ስለ አቂዳ በአሁኑ ሰዓት ወሊላህ አልሐምዱል ሚና ወቃረ ለሃ ለእሷም ነበራት ሰዳራ አተቀዱም ማለት ሰዳራ ምን ማለት ተቀዱም ተቀዱም ማለት ነው ወደፊት መገስገስ ወሳራ ለሃ ለእሷም ነበረት አስተዳረቱ ወደፊት መገስገስ በይነ ሙሕተወያቲሃ ምን ባካተተችው በያዘችው መካከል ሆና የያዘችውን ይዛ ይዛ እዛ ኪታብ ግማሾቹ ስለ አስማው ሲፋት ነው፣ ግማሾቹ ስለ ተውሂድ ሩብያ ስለ ተውሂድ ኡሉሂያ ሊሆን ይችላል። ግልጽ ብዙ ይዘቶችን ያካተቱ ሆነው ኪታቧ በአሁን ሰዓት ወደፊት ምን ብሏል? ተቀድሞ ውስጥ ሄዷል። ፈጠንኩባችሁ። ጥሩ ነው መሰለኛ። ጥሩ ነው። ኸይር ወቀድ አህበብቱ በእርግጥ ወድጃለሁ አሉ። ማን ነው ይሄንን ያሉት? ማን ነው ይሄንን ያሉት? ፈውዛን አለ ወቀድ አህበብቱ እኔም ወድጃለሁ አን አስሐመ እኔም ድርሻዬን ልወጣ ማለት አስሐመ ማለት የዚህን ድርሻ ልካፈል ማለት ነው። አስሐም ማለት እኔም ድርሻዬን ላነሳ ቢጁህድል ቀሊል ሱብሃንአላህ የሚያስል ኪታብ ጽፈው በዛ ላይ ደግሞ በጣም ምርጥ ኪታብ የሚባል ጽፈው እዩ ተዋዷቸው ቢጁህድል ቀሊል ትንሽ በምትባሏ ምኔ ትግሌ ጥረቴ እኔም ይሄንን ድርሻ ልካፈል ብያለሁ ፊ هذا العمل الجليل ትልቅ በሚባለው ስራ ትልቅ የሚባለው ስራ ማለት ምን ማለት ነው? የትኛው የአቂዳን ምን ማለት ለሰው ልጆች ማስተማር ማሰራጨት በእሱ መንገድ ትግል ትልቅ በዚህ ትልቅ ስራ ላይ እኔ ግን ትንሽ ትንሽ የምትባል ጥረት ላደርግ ብያለሁኝ አሉ። ትልቅ ነው የሰሩት ወላሂ ኪታቡን የሚያውቀው ሰው ነው መናገር የሚችለው ሐቂቃ እሳቸው ተዋዱ ነው نعم فكتبت ጽፍ ያለው ይላል هذه الكلمات እነዚህን ቃላቶች التي أقدمها ያቺ ማስቀድማት للقارئ ለማ ለአንባቢያን ለማ ለአንባቢያን وهي እሷ እኮ ለም ተእቲ ይዛ አልመጣችም ይቺ ክታብ ቢሸይኢን ጀዲድ እንደው አዲስ የሚባል ነገር ይዤ አይደለም የመጣሁት እኔ ግልጽ ነው ጀዲድ በቃ አዲስ ነገር አይደለም። እነዚህ ብዙ ጊዜ አቂዳ ምናምን ስታስተምር ምናምን ይሄ ደግሞ አዲስ ነገር ማመጣ አዲስ ፈሊጥ ትባላለህ አይደል? የተለያየ ስያሜዎች የሚሰየመው ለምንድን ይባል ነበር በፊት አሁን አላውቅም። ይርገባ ይርገብ ዋሃብያ ይባል ነበር። እዚህ ዋሃብዮች ምናምን እየተባለ ይባል አዲስ ኪታብ ይዞ የመጣው ነጭ ኪታብ ይዞ ግን አቂዳ ማስተማር አዲስ ነገር ነው እንዴ? ነብዩ ትግል ያደረጉበት ነው አይደል እንዴ? አይደል ሰው ግን ከተወዘፈበት ወይም ከገባበት አረንቆ ጭቃ አንጻር ግን አዲስ ሊሆንበት ይችላል አንዳንድ እነሱ ናቸው ወደ አዲስ ነገር ውስጥ እየገቡ ያሉት እንጂ ተውሂድ ድሮም የነበረበት ግልጽ ነው ወደ ተለያዩ በሽታዎች ሰው ልጅ እየገባ ስለሆነ وقدمها للقارئ وهي الصلاة لم تأتي بشيء جديد وإنما هي أنه كوسواتشي يتعرفوا كتاب تقريب نج እንደውም ተቅሪብ አድርጌ ነው እንደው ቀለል አድርጌ ተቅሪብ ሲባል አስለን ቀሪብ ማለት ነው። ቀሪብ ማለት እ ከርኛ ቅርብ ማለት ነው። ተቅሪብ ማለት ሲባል ደግሞ ማለት ነው እጥን ምጥን ማድረግ ግልጽ ነው። እንደው በቃ ተቅሪብ ሲባል እጥን ምጥን አድርጎ ማቅረብ አለ لبعض المعلومات ለከፊል ለሚታወቅ ማዕሉማት ማለት እውቀት ማለት ነው። ከፊል እውቀቶችን እጥን ምጥን አድርጎ በአጭሩ ማቅረብ ነው የተያያዝኩት። ወቀድ በእርግጥ የኩኑ ይሆናል ፊሃ በሷ ውስጥ ረብጥ አዲስ ነገር ሊባል የሚችለው ወቀድ በእርግጥ የኩኑ ይሆናል ፊሃ በሷ ውስጥ አዲስ ነገር ሊሆን ይችላል። ረብጡን ሊዋቅዕና ረብጥ አገናኝላቸዋለሁ። ረብጥ ማለት ነው? ማገናኘት በቋንቋ ደረጃ ረበጠ ማለት ማለት ነው። ንገርኝ እስቲ ረበጠ ምን ማለት ነው እ ማያያዝ ማያያዝ ወይም ማሰር አይደል እዚህ ጋር ግን ምን ማለት ነው ረብጡን አያይዛለሁኝ ግልጽ ነው አቆራኛለሁኝ ነው ربط لواقع الناس ሰው ልጆች ላሉበት واقع واقع ማለት አሁን ያሉበት ሁኔታ ነው አይደል እና اليوم ዛሬ وممارساتهم የተለያየ ደግሞ የሚያደርጉት search ወይም ፍለጋ ጥናት ማረሳ ማለት ሙከራ ማለት በአማርኛ ደረጃ የሚባለው ሙከራ ግልጽ የተለያዩ ሙከራዎች ያደርጋሉ بتلك المعلومات በዚች ምን ላይ እውቀት ላይ حتى يتبع حكمها ስለሷ ግልጽ እስኪሆን ድረስ حتى يتبع حكمها ግልጽ እስኪሆን ድረስ ያው ለማብራራት ሞክረን ወየተበየን ደግሞ ግልጽ እንዲሆን ዘንድ ኸጣዓ ስተት የማ ስተት አስሓቡ ትልከ ልሙማረሳት አስሓብ ባልተቤቶች ትልከ ልሙማረሳት ኸጣዓ ስተታቸው አስሓቡ ባለቤቶች ትልከ ልሙማረሳት ይህ አንዳንድ ሙከራ እናደርጋለን ብለው ግልጽ ነው ጥረት እናደርጋለን ብለው በተለያየ ሁኔታ የሚሯሯጡ ሰዎች የሚፈጥሩትንም ስህተት እጠቅሳለሁ። ግልጽ አንዳንድ ጊዜ የተለያየ ጥረት ግረት ሲደረግ የሚከሰቱ ስህተቶች ሊኖሩ ይችላሉ። እሱንም እጠቅሳለሁ። ያ ሊሆን ይችላል አዲስ ነገር። ምክንያቱም ይህ ዘመነኛ የሆነ ኪታብ ዘመነኛ ኪታብ ገብታችሁ ባለንበት ዘመን ግልጽ ያለ ሁነት ቀዲም አይደለም ማለት ነው። ግልጽ ስለዚህ አንዳንድ አሁን ሰዓት የተከሰሱትን ለመጥቀስ ሞክራለሁ። ለዓለሁም የርጅዑን ለዓለሁም ይከጀላልና ከአላህ የርጅዑን ምን እንዲሉ ይመለሱ ዘንድ ወደ ወደ ሐቂቃ እኛም ልንሆን እንችላለን። ስለዚህ የፈጸመው ገልጻ እዚሁ ስናነብ ሀ እንዲህ ነው ብለን ልንመለስ እንችላለን። ገልጻ ተሳስተን ከሆነ ወነሲሐቱን ደግሞ ምክር የምትሰጥ ነች ነሲሃ የምትሆን ምክር የምትሆን እንጂ ቢገይሪህም ለሌሎቹም ለዓለሁም የሕዘሩን ምን ሊሉ ዘንድ ይጠነቀቁ ዘንዳ ምክርም ዘንድ ነች። ግልጽ ነኝ። ወነሲሐቱን ምክር ነች ሊገይሪህም ለሌላው ለዓለሁም የሕዘሩን ይጠነቀቁ ዘንድ وقد በእርግጥ اقتبست ይህንን ኪታብ ቀነጫጭቤያለሁ ምን ብያለሁ? ቅንጭብ ያለው هذه الكلمات እነዚህ ንግግሮች ቃላቶች من كتب أئمة الدين ኪታብ ላይ ያሰፈርኩት ማለት من كتب أئمة الدين የዲን መሪ ከሆኑት የዲን ምን መሪ ከሆኑት ዑለማዎች ነው የቀነጫጨርኩት ወዑለማ المسلمين የሙስሊሞች ዑለማ ከሆኑ አኢመቱ ዲን ሲባል ማለት የዲን ምኖች መሪዎች ማለት ነው። ዑለማው ሙስሊሚን የሙስሊሙ ህብረተሰብ ምን ዑለማዎች አዋቂያን ከነሱ የተወሰደ ከኩቱብ ሸይኽ ልእስላም ኢብን ተይሚያ ምሳሌ እኔ ከቀነጨብኳቸው ውስጥ ከማን ኪታብ ወስጃለሁ? ከሼኹል እስላም ኢብን ተይሚያ ኪታብ ወስጃለሁ። ወትልሚዲህ ኢብን አልቀይም ከተማሪያቸው ከኢብን አልቀይምም ወስጃለሁ ወትልሚዲህ አልሓፊዝ ኢብን ከቲር ከተማሪያቸው ደግሞ ከኢብን ከቲርም ወስጃለሁ ተመልከቱ ታላቁን አሊም ነው መጀመሪያ ያሰፈሩ ሼኹል እስላም ኢብን ተይሚያ ሼኹል እስላም ኢብን ተይሚያ ረሒመሁላህ سبحان الله هو متبحر في كل علم في كل فن من العلم ኢልም የሚባለው በተለያዩ ፈን አለው አይደል? ሉጋው አንጻር ፈን አለ። ሉጋ በውስጡ ራሱ ስንት አለ? ነህው፣ ሰርፍ፣ በላጋ፣ ግልጽ ነው። አውድ ይመሳሰላል። ብዙ አይነት አለ። ግልጽ አለ። በአቂዳው ፈን፣ በፊቂው ፈን፣ ፍቅህ ስትል ብዙ አለው ፈን። ሐዲስ ራሱን የቻለ ፈን አለ። ዲራያ ወሪዋያ سبحان الله في كل فن هو متبحر ባህር የሆነ ዓሊም እኔ ስለ ሐዲስ እንኳን ሼኹል እስላም ኢብኑ ተይሚያ የማያውቀው ሐዲስ ሐዲስ አይደለም ይባላል። ሼኹል እስላም ኢብኑ ተይሚያ ስማቸው ማን ነው? አሕመድ ኢብኑ አብዱል ሐሊም አረ አሕመድ ኢብኑ አብዱል ሐሊም እሳቸው የማያውቁት ሐዲስ ሐዲስ አይደለም፣ ኢማ መውዱዕ ነው ወይማ ضعيف ነው ይላሉ። አውቀው ነው የተውት። በቃ ግልጽ ነው። በጣም መሰከርላቸው በሁሉም በሉጋውም ብትል በምን እና ኢብኑል ቀይም እሳቸው ሰበበል ሂዳያ የሆኑት ታላቁ ተማሪያቸው ነው። ኢብኑል ቀይም ደግሞ ያልጻፍ ለዚህ ኡማ ያላበረከተው ኪታብ ነው። በሁሉ በአብዛኛው ፈነ ላይ ጽፏል። የእሳቸው ተማሪ ነበር። ትልሚድ ወትልሚዱ እንዲሁም ኢብኑል ቀይም ወትልሚዱ ሐፊዝ ኢብኑ ከሲርም እንደዚህ ሐፊዝ ኢብኑ ከሲር በጣም ከሚታወቅበት ውስጥ ምንድን በተፍሲር ኪታባቸው ተፍሲር ኢብኑ ከሲር ይባላል። ኢብኑ ከሲር ዒልሙሁ ከሲር ወላ ሲየማ ፊ ተፍሲር በሁሉም ፈን ብትሄድ በቃ በተለይ ደግሞ በተፍሲር ዙሪያ ላይ በጣም የሚገርም በታሪክ ደረጃ ላይ አልኒሃያ ወልቢዳያ ወልኒሃያ የሚባል ትልቅ ኪታብ ወደ አስራ ምናምን ሙጀለድ ወሚን ኩቱቢ ሼክ ልእስላም ሙሐመድ ብን አብዱልዋሃብ ከሱም ኪታብ ቀነጫጭብ ያለ ሙሐመድ ብን አብዱልዋሃብን አብዛኞቻችን እናውቃለን። ግልጽ ነው አለ እኛ ከቀራናቸው ኪታቦች ውስጥ ኡሱሉ ሰላሳ፣ ቀዋዒዱ ልአርባ፣ ኪታቡ ተውሒድ፣ መሳኢሉ ልጃሂልያ እኚህ የሚባሉ ግልጽ ነው ኡሱሉ ልኢማን ይህን የመሳሰሉ ብዙ ኪታቦችን የጻፉ ታላቅ ናቸው። ወተላሚዱሁ ከሳቸውም ወስጃለሁ ነው የሚለው። ወተላሚዱ ከሳቸውም ተማሪ ወስጃለሁ። ከማን ተማሪ? ከሙሐመድ ኢብኑ አብዱል ወሃብ ተማሪዎች ውስጥ ከሳቸውም ተማሪዎች ወስጃለሁ። አይመቱ ዳዕዋ አልእስላሕያ ያቺ የምታስተካክል የሆነችን ጥሪ የሚያደርጉት ሰዎች ከሆኑት ኪታቦች ውስጥ ወስጃለሁ። خصوصا በተለይ ኪታቡ ፈትሑል መጂድ ፈትሁል መጂድ ከሚባለው ኪታብ በደንብ ወስጃለሁ። خصوصا ለተባለ ማለት በተለይ በተለይ ነው። ፈትሁል መጂድ ምን ይሄን ኪታብ شرح كتاب التوحيد التوحيد كتاب التوحيد كتاب شرح ولا أدعي እኔ ማለት አልፈልግም ወላ አድዒ እኔ ማለት አልፈልግም አነኒ አተይቱ ቢጀዲድ አዲስን ነገር እንዳመጣው እኔ ማለት አልፈልግም ማለት አልፈልግም። አዲስ ነገር አምጥቻለሁ ብዬ አተይቱ ቢጀዲድ አደዒ ማለት ማለት ኢዳዓ ማለት አንድ ነገር ሳትሆን ሆንኩ ማለት ግልጽ ነው። ማለት አንድ ነገር ሳትሆን ሆንኩ ማለት ኢዳዓ ይባላል። ምሳሌ እኔ ማልኩኝ ኢዳዓ ሙሐመዱን አነሁ ዶክተር ብትል እኔ ዶክተር ነኝ እንዴ አይደለሁም አይደል? ኢዲያ ግልጽ ሳትሆን ስለዚህ ወላ አድዒ ማለት አልፈልግም እኔ አነኒ አተይቱ ቢጀዲድ አዲስ ነገር እንዳመጣው አድርጌ ወኢነማ እኔ አርጁ እከጅላለሁ አን አኩነ እንደሆንኩኝ ቀሪቱ ባዕዱል መዕሉማት ከፊል ከፊል ምኖችን እውቀቶችን ምን ብያለሁ ቀረብቱ ምን ማለት እጥንምጥን አድርጌ ግልጽ ነው ለአንባቢያን አበርክቻለሁ ብዬ ወረበጥቱሃ ምን ብያለሁ ደግሞ አያይዣለሁኝ ቢዋቂዕና ሰው ልጆች ባሉበት ሁኔታ ላይ አያይዣለሁ ከማ ሰንሐት ሰንሐት ማለት እንዳቀረበችው ማለት ከማ አይደለም ይለዋል እንዴ ለምን ዝም አላችሁ እናንተ ወረበቱ አሁን ማለት ነው አገናኝቻለሁ ቢዋቄና ሰው ልጆች ያሉበትን ዋቄ ሁኔታ ኩለማ ነግራል ከማን ያልኩት ነው እኮ ኩለማ ሰነሐት ሰነሐት ማለት በተከሰተ ጊዜ ሁላ ፉርሰቱን አንዳንድ ምኖች ፉርሳ ማለት ማለት እድል ወይም አጋጣሚ አጋጣሚ ፉርሳ ማለት አጋጣሚ ኩለማ ሰነሐት በተከሰተ ቁጥር ሁላ ፉርሰቱን ምኖች አጋጣሚዎች ወዓረደት ሙናሰባ ሙናሰባ የሚሆነው ሙናሰባ አጋጣሚ ማለት ነው። ወዓረደት በተከሰተች አሁንም ዓረደት ማለት ነው። ራሱ ሰናዓት ማለት ዓረደት ማለት በአረብኛ ቋንቋ ምን ብያቸዋለሁ? ከዚህ በፊት አንዳንድ ጊዜ ተመሳሳይ ቃላቶች ሊጠቀሱ ይችላሉ። ሊታእኪድ ነገሩ ምን ለማለት ጠንከር ለማለት ወዓረደት በተጋረጠች ጊዜ ነው። አረደት የሚለውን ለመለየት ምን ትሎታላችሁ? የተጋረጠች ጊዜ ነው። መጋረጥ ታውቃላችሁ አማርኛ? ጋሬጣ ይባላል አንድ ለአንድ ነገር አማርኛው ግልጽ ነው። ገብቶሻል? መጋረጥ ማለት ግልጽ ማለት እንቅፋት ሊሆን ይችላል። ወዓረደት በተጋረጠች ጊዜና ምናሰበቱን የተለያዩ አጋጣሚዎች ማለት ያንን እያገናኘውኝ ጠቅሻለሁ ይላል። ዋስሉ ሀዘል ኪታብ የዚህ ኪታብ አስሉ አስሉ ማለት ማለት ዋናው መሰረቱ ሀዘል ኪታብ ካነ ነበረ። እንዴት ይህንን ጻፍክ ልትሉ ትችላላችሁ። ይህን ኪታብ በምን ምክንያት ጻፉት እሳቸው ብላችሁ ጥያቄ ልታነሱ ትችላላችሁና ዋአክሉ ሀዘል ኪታብ የዚህ ኪታብ ዋናው አሉ ካነ ነበረ ሐለቃት ሐለቃቶች ነበሩ። ሐለቃትም ማለት እውቀት የሚሰጥባቸው ፕሮግራሞች አሉ። አሁን እኛ ሐለቃ ነው አይደል የሚባለው እንደዚህ ለዕልም መቀማመጥ ማለት ግልጽ ነኝ። ኡዚዓት ምን የተባለች የተሰራጨች ሚን ኢዛዓት አልቁርአን አልከሪም في መምለከት አልዓረቢየት አልሰዑዲያ በኢዛዓቱል ቁርአን አልከሪም ፊ መምለከት ልዓረቢየት ሱዑድያ በሚለው ፕሮግራም ላይ የቀረበ የሬዲዮን ፕሮግራም ታውቃላችሁ? ኢዛዓቱል ቁርአን አልከሪም المملكة العربية السعودية አሁንም ድረስ አለ። ይህ ፕሮግራም ብዙ ዑለማዎችን ያቀርባል። ታላላቅ ዑለማዎችን ያቀርባል። እዛ ፕሮግራም ነው። በዚሁ አጋጣሚ ይጋብዛቸዋለሁ። አዳምጡ። إذاعة القرآن والله طالب العلم ሊያዳምጠው የሚገባ ፕሮግራም እስካሁን አለ። ዲሽ ላይ ያለ Holy Quran የሚል ነው የሳውዲ ጣቢያ ላይ ዲሽ ላይ የሚከታተል ሬዲዮን ከፈለክ ደግሞ አለ ኢዛቱል ቁርአን ከሪም من المملكة العربية السعودية كانوا حارة ساعات ሙሉ ዲን ነው የምትማረው እዛ ሀያ አራት ሰዓት ሙሉ ኢልማ ኪታብ ይቀራል። የፈትዋ ፕሮግራም ኑሩን አለ ደርብ የሚባል ፕሮግራም አለ። የዛ ብዙ ዑለማዎች የተለያዩ ዑለማዎች ነው የሚቀርቡት ዛሬ ኡዚያት የተሰራጨች من إذاعة القرآن الكريم في مملكة العربية السعودية مملكة العربية السعودية የሚያስተላልፈው የሆነ ኢዛቱል ቁርአን ከሪም ላይ የቀረበ የምን ፕሮግራም አልኳችሁ? የሬዲዮን ፕሮግራም የሳውዲ በቃ ጣቢያ ነው የሆነ ዜና ምናምን አለ። በቃ ምንድን ነው የሚባለው የኢትዮጵያው ኢዚያ ምናምን አይደለ የሚያቀርባቸው ምንድን ነው? አለ አይደል? እንደዛ እንደምትለው ነው። ግልጽ ነው አይደል? ይሄ ግን ቀኑ ሙሉ ዲን ነው። ያው በመሀል ዜና ምናምን የተለያዩ ነገሮች አሉ። ዜናው ራሱ አደብን የጠበቀ ነው። ዜናው መጨረሻ ላይ ራሱ ምን አለ? የአየር ሁኔታ ምናምን ትንበያ ምናምን አለ ሜትሮሎጂ የሚባል እንደ ሀገራችን ግን ምናምን ነገር ነው ኢንሻአላህ ተዓላ ቢኢዝኒላህ ተዓላ እንዲህ ተብሎ ምናምን ይችላል እንዲህ አይነት ነገር ነው ሰው አዳም ተባረከላህ በዚህ አይነት ነገሮች ራሳችሁን መሽሁል አድርጉ። ዲሽ ላይም ማግኘት ትችላላችሁ። እንዲሁም ሬዲዮ ላይ አዳም ይሄ ነው የሚጠቅማችሁ። ወማ ካነ ፊ ንየቲ እና ይሄ ይሄን ኪዳን መጀመሪያ ሀለቃ የሰጠውበት ነው። ዛሬ የጻፍኩኝ እንትን ኪታብ ጽፎ አይደለም። ገብቷችኋል አይደል? እዛ ስገባ ይችን ጻፍ ጻፍ አድርጌ ፕሮግራሙ ላይ የማስተምርበት ነበር ወማ ካነ አልነበረም ፊ ንየቲ እኔ በንያዬ አን ተኽሩጀ ፊ ኪታብ በኪታብ ደረጃ ትወጣለች ብዬ አይደለም ያስተላለፍኩት። ለውላ ተቅዲሩላህ የአላህ ውሳኔ ባይሆን ኖሮ ሱብሓነሁ ግን የአላህ ውሳኔ ሆነና በኪታብ ደረጃ ወጣ። ለዛ ብዬ ያዘጋጀውን በኪታብ ደረጃ ወጣ። ታላላቁ ለሞች ከሆኑ በጣም የሚገርም ነው እንትን የሚሉት ግልጽ ነው አይደል? ለፕሮግራም ተብሎ የተባለው እንትን ይኸው እንደዚህ ይታወቅ ሼኹል ኢስላም ሲ አቂደቱል ዋሲጥያ በመመጅሉ ከን የተጻፈ ብያለሁ ሰስተማች እ ሪሳላ ደብዳቤ ነው ደብዳቤ ነው የጻፉት። ስንቱ ለማንም ቁጭ ብሎ አሁን እሱን ይሸጣል። እሳቸው ደብዳቤ ነው የጻፉት እና እንደዚህ አይነት ነገር ነው ወማ ካነ ቢንየቲ አንቱ ቱኽሪጀ أن تخرج في كتاب لولا تقدير الله سبحانه ثم إن بعض الإخوة ነገር ግን ከፊል ወንድሞቼ አልኪራም ምን ያሉ የተከበሩት ወንድሞቼ ኢክታራሃ ምን አሉ ሀሳብ ሰጡኝ ኢክታራሃ ማለት ሀሳብ መስጠት አላ አለየ አይደለ ነው አለየ ነው ይላቸዋል በእኔ ወይም ለእኔ ሀሳብ ሰጡኝ ጀምዒሃ እቺን ኪታብ ምን በማለት በመሰብሰብ ወተንሲቂሃ ኒዛም ያስያዝ። ተንሲቅ ማለት ማለት ስርዓት ማስያዝ ስርዓት ማስያዝ ገብቷቸው እያንዳንዱን ግልጽ ነው። ርዕሱን ምኑን እንዲህ እንዲህ እየተባለ ተንሲቅ ማለት በቃ የተስተካከለ ሆኖ ስርዓቱን እንዲይዛል ወይቅራኢሃ ማውጣቱን ፊ ኪታብ በኪታብ ደረጃ ቢወጣ ጥሩ ነው ብሎ ከፊል ወንድሞቼ ምን ሰጡኝ نصدقين أستيت أسرسدين ليبقى يكرزن نفعها تكوى إن شاء الله الله تعالى تكوى يكرزن أسرسدين وأرتم هكذا تلالو المؤلف أن يكون يونزن لا في ذلك بزيق الدالي الخير نلكم نجري نور زندا أكل جلاله وأن تكون ትወን ዘንዳ መከጅላለሁ ኢስሃመን ጥሩ ድርሻ ይኖረዋል ብዬ ኪታቡ አስባለሁ። ማለት እኔም የድርሻዬን ተወጥቻለሁ ለኢስላም ግልጽ ነው። በዚህ በአቂዳ ዙሪያ ብዬ አስባለሁ። ወለው ዘኢለን ምንም ብትሆንም ትንሽም ብትሆን ዘኢል ማለት ማለት እንዲወረደች ትንሽም ብትሆን ተዋዶ ግልጽ ነው አለ ተዋዶ ማለት ነው። እኛ ገና ሱሉስ ሰላሳ ከዋይዱል አርባ ምናምን አርበኛ ቢስ ምናምን ቀርተን በቃ ልክ አሊም የሆነን ነው የሚመስለን። ሰውን አናስቀምጥ አናስቆም በቃ በዚች ኢልም ማለት ነው። ሱብሃንአላህ ወለው ضئيلا ትንሽም ብትሆን በቃ የድርሼን ትጥቻለሁ ብዬ አስባለሁ። ፊ መጃል ዳዕወት ኢለላህ ሱብሓነህ ጥራት ይገባውና ወደ አላህ ስብሐነሁ ወተዓላ በመጣራት መንገድ ላይ መጃል ማለት ያው አጋጣሚዎች ወይ መንገድ ማለት ይሄ ኪታብ እንግዲህ እንደምታውቁት አሁን እንዴት ወጣ ለምን ግን ፊ ወቅቲን አሁን ያለንበት ወቅት ውስጥ ነው ይሄ ኪታብ ጁሂለት ፊ ጁሂለት ፊ አሁን ያለንበት ወቅት ምንድነው ሰው ወደ ማህይምነት ያጠናበት ነው في وقت جهلت فيه طريقة الدعوة الصحيحة ትክክለኛዋ ትክክለኛዋ የዳዕዋ መንገድ የተሳተበት ስንቱ ህብረተሰቡ መማር ያለበት የተውሂድ ሁኔታ አንገብጋቢ ነገር እያለ በሌላ ህብረተሰቡን busy አድርጓል። ስንት ስንት መማር ያለበት አንገብጋቢ የሚባል የአቂዳ ጉዳይ እያለ ሙስሊሙ ህብረተሰብ ላይ ያጃጅሏል፣ ህብረተሰቡን ይጫወትበታል። ስንቱ ይዛ ከማንገባበት ነው ከነ ምናምን ነው እያለ ነው። أمة الإسلام التوحيد يفرق الأمة وحكذا التوحيد يوحد الأمة بطال لا, لا يفرق الأمة አንድ ነው የሚያደርገው ወይላ በየአቅጣጫው ያኛው ወዳ ያልከስዬ ነው፣ ያ የሸኸና ሁሴን ነው፣ ያ የአብዱል ቃድር ያ ደግሞ የቦረናው ጌታ ነው። ሁሉም በየአቅጣጫው የሚካድመው ሙስሊሙ ህብረተሰብ ማለት ነው የሲኒ አጫካሪ የጀበና ባለቤት ሆኖ ቁጭ ይላል። ይዛል ወሳረ ሆኗል ከሲሩም አብዛኞቹ ሚን ዱዓት ዱዓቶች የሚባሉ ዳዋ አድራጊ ነን ተብዮች የሕተሙነ ምን ይላሉ የሕተሙነ ምን ይላሉ ትኩረት ይሰጣሉ ቢጀዋኒቢን ضئيلة ጀዋኒብ ማለት ጎኖች ላይ ነው ቢጀዋኒቢን ضئيلة እንዲህ ግባ የማይባል እንደ ጥቂት የሆኑ ጎኖች ላይ ነው ጥረት የሚያደርጉት لا ያቺ ደግሞ ማታስወፍር ولا تغني ማታብቃቃ ሚንጆ ከምን ከረሃብ ማታብቃቃ የሆነ ዳዕዋ ያደርግላል። أولا التوحيد። የመጀመሪያው መቅደም ያለበት ምንድን ነው? ተውሂድ። እነሱ ግን የኡማውን በማይጠቅም ተብሊግን ውሰደው ኡመተል ኢስላም ያጀዝባል በሲፈቱ ሲታ ግልጽ ዘፋኙም አለላቸው ማለት ነው ባዩም አለላቸው ዘመረላቸው ከአስርቱ ትእዛዛት ጋር አቆራኝቶ ማለት ሁሉ ጊዜ የሚለፍፉት ነገር ስለሆነ እሷን እንደዚህ እዝራ ቢሰሯት ኖሮ ጥሩ የመጀመሪያው ምንድን ነው የሚሉት ቀውሉ ላይ አይደል አላህ ብለው ነው የሚጀምሩት ከሊመቱል ኢኽላስ ብለው ነው የሚጀምሩ ግን ላኢላህ ኢላላህ ማለት ማዕናው ይላል ሲናገር ሰማላል። የሚያበላ የሚያጠጣ የሚረዝቅ የለም ማን እንጂ አላህ። ትርጉም ማለት ይችላል። ትርጉም ከተርጉሞች ይሄ ነው የምታገኘው። ግን ይሄ ላ ኢላሃ ትርጉም ነው። ላ ማዕቡደ ቢሐቂ ኢለላህ هكذا وصار كثير من الدعاة يحتمل የእነሱን አካሄድ ደግሞ መሰል የሚሉ ብዙ ጭፍራዎች በአሁኑ ሰዓት ተፈልፍለዋል يحتمون بجوانب الضئيلة لا تسمن ولا تغني من جوع بدون العقيدة ያለምንም ምን አቂዳ ዳዋ እናደርጋለን ብለው እንግዲህ እየተሯሯጡ ነው ወየትሩኩነ ይተዋሉ ጃኒበ ልአቂዳ የአቂዳ ምን ጃኒብ ጎንን ትተው ይጓዛሉ ወሁም እነሱ የረውን الناس የሰው ልጆችን እያዩ ነው። ወሁም የረውን الناس ሰው ልጆችን እያዩ ነው። متورثين متورث ورث ማለት ወይም ተወረጠ ማለት አንድ ነገር ላይ መዘፍዘፍ በለው ከፈለክ በአማርኛ እዛ ገብቶ አንድ ነገር ውስጥ ማለት ነው። ወቃ ፊ አምር የስዑብ አተኸልስ ነው ከእሱ ማምለጥ የሚቸግር የሆነ ነገር አረንቆ ነው የሚባል እ እሺ ወሁም እነሱ እኮ የረውንና የሰው ልጆችን ያያሉ ሙተወሪቂነ ምን ያሉ ሆኖ የተዘፈቁ ሆነው ፊ ሽርኪ በምን ውስጥ በሽርክ ውስጥ አልአክበር ምን በሆነው ሽርክ አልአክበር ላይ ሽርክ አልአክበር ማለት ከመንገድ የሚያስወጣ ነው አይደል ገብቷችኋል ከመንገድ እዛ ውስጥ ዘዘብዝቦ እያየ አብሬትዬ አልገስዬ እያለ እየጮኸ እያለ ኑር ዑዘይን እያለ እየጮኸ እያለ በየአቅጣጫው እያዝክ ሽርክል አክበር ሐውለል አድሪሃ በኖች ላይ አድሪሃ ማለት ነው ማለት ቀብር ቀብር ዙሪያ ወልመዛራ የተለያዩ የቀብር የሚዘየሩበት ቦታዎች ደግሞ መዛራት ይባላሉ። የአውሊያዎች ቀብር እየተባለ ገጽ ነው የሚዘየር ቦታ ነው። የአብረትዬን ደግሞ ቀብሬሉ ያልክስዬን ትንሹ ሐጅ ብሎታል። ትንሹ ሐጅ እኔ የደሃዎች ሐጅ ማለት የአብረትዬ ቀበር ላይ መሄድ ነው ብሏል። ትንሹ ሐጅ ይብሰል እንደ ሐጅ ሐቂቀተን እዛ ምን እስከ ማለት ደርሷል። በይነሰፋ ወልመርዋ የሚባል ቦታ አለ። እዛ የጠዋፍ ቦታ የሚባል አለ። ልክ እንደ መካ አድርገዋታል። አላህ ሙስታኑ ዐለይሂ ተክላ በዚህ ደረጃ ደርሷል። አህባሽ መጣ አከላከለላቸው መንግስትም ደግሞ ይሄን ነገር ያው ይደግፈዋል ወይስ ይነቅፈዋል? ሱማሌ መገንዘብ ከፈለክ በለው ነው የሚል ያጨበጭብላል። ፈንድም ከፈለክ ይሰጣል፣ ችግር የለበት። ግልጽ ነው በቃ والمزارعات ومتورطين ኑር ሁሴን አሩሲ ታውቃላችሁ? የኑር ሁሴን ቦታ ነው መንገድ አውጥቶለታል። ያን መንገድ ያወጣው በቱርኮች እርዳታ የመንግስት እገዛ ታክሎበት ነው መንገድ የወጡ በአሁኑ ሰዓት ዘና ብለው የሚሄዱት። የተለያዩ ጠንቋዮችና ሳይሮች የሚመረቁበት ድግሪም ሆነ ባልችለር ምናምን የመሳሰሉ ነገሮች የሚይዙበት ቦታ ማለት ይቻላል። ስንት ነገር እዛ ያለበት ቦታ ግልጽ ወደ አርሲ ጉዞ ይባላል ብዙ ጊዜ ግልጽ በፊትም ጀምሮ ይታወቃል። ይሄ መዘክረ የሙስሊሞች ታሪክ ነው፣ ትልቅ ታሪክ ነው ብሎ ያንን ደግሞ እንደ ታሪክ የሚለጥፍም ደግሞ አታጣም። ወሙተወሪጢነ አዎ እያዩ ሰው ልጆችን የተዘፈቁ ሆነው ፊል ቢድዒ ምን ቢድዓ ወልኹራፋት ኩራፋት ኩራፋት ነው። በአማርኛው እንደሚባል አላውቅም። መጀዘብ በለው ግልጽ ነው። ኩራፋት ሲባል ታውቃላችሁ ከቁርአንና ከሐዲስ ይወጣ አካሄዶች ማለት ነው። የተለያየ ከተላጠፈ ወየረውነ ይመለከታሉ ዱዓቱ ባላል የጠማማ መንገድ ተጣሪዎችን እንግዲህ ይው እያየተየ የታየን ያለው ነው። ويرون ይመለከታሉ ዱዓቱ ባላል የጠማማ መንገድ ተጣሪዎች قد استحوذوا ተሹመዋል የበላይ ሆነዋል። قد استحوذوا استحوذ عليهم الشيطان فأنساهم ذكر الله ይላል አላህ ቁርአን ላይ استحوذ ማን ማለት ተሾመ ኢስተህወዙ ምን ተብለዋል አሁን ተሹመዋል የበለ ሆኗል አላ ከቲሪ በአብዛኛው ሚነል ጀሃለቲ በማን ላይ መሀይማን ህዝብ ላይ ተሹመዋል ወልአዋም አዋም ምን ማለት ብዙሃን ህዝብ ማለት አዋም ገባችሁ እዚህ ያላችሁት እናንተ ጣሊበላ ህዝብ ናቸው ውጪ ያለው ሰው ምን ይባላል አዋም ይባላል። ገብቶሻል? ወሳቁሁም እነዚህ ደግሞ ዳኢ ተብዮች ዳኢውና ዳኢና ዳኢ በ TV screen የቀረበው ሁላ ደግሞ ምን አይመስል ዳኢ እንደ እንዳይመስልሽ በ TV screen ሁላ የቀረበ ሁላ ዳኢ አይደለም። ከዛ ውስጥም አለ ግጥማ ሙስሊምን የማይወክል ግጥማ የማይወክል ግልጽ አለ ፍየሉ ሊቅዝምዝም ወዲያ የሆነ አካሄድ ማለት ለሙስሊሙ ህብረተሰብ ሽርክን እንጂ መከንዳትን እንጂ በለው የማያተርፍ ይሆን ግልጽ ነው። ስንት አለ ጥንቃቄ ያስፈልገዋል። አካሄድ ወሳቁሁም ነዷቸው ኢላ መዋቂዕ ልሂላክ ወደ ምን ኢላ መዋቂዕ ልሂላክ ወደ ምን ቦታ ወደ መጥፊያ ቦታ ነዷቸው። ወበላል የምን ቦታ ላይ የጥመትም ወተኸዙሁም ሰዎች የያዟቸው አቢደለሁም ለነሱ ወተኸዙሁም ሰዎችን የያዟቸው አቢደለሁም ለነሱ ባሪያ አድርገው ያዟቸው። አንዳንዱ አንተ እሱ እኮ ትልቅ አሊም ነው እንዴት እንዲህ ትላለህ ይላል። እንዴ ታዲያ ሲሳሳት አንተ ስደቱ በቁርአንና በሐዲስ ሚዛን ፍንጥቅ ያለ መሆኑ እያወቅህ አንተ ሸገል ይባላል አለ አህሉ ሱና እንደዚህ አይነት አቋም የለውም። አልገባችሁ? ማንም ከተሳሳተ ተሳሳተ ነው አይደል? ሁሉም የተሳሳተ ኩሉና ራዱን ወመርዱድ ብሏል አይደል? ሁሉም ይሰጠዋል። መልስ የማይሰጠው ማለት ለአላህና ለመልእክተኛው አይደለም እንጂ ማንም ከተሳሳተ መልስ ይሰጠዋል። እንትናኑ ሸገሌ ነው ሸገሌ ነው የሚባለው ወተኸዙሁም አቢደን ለሁም ለእነሱ ባሪያ አድርገው ይዘዋቸዋል። እነዚህ በቃ እኛ ዱዓቶች ነን ብለው በቃ ሁሉንም በቁጥጥር አድርገን እንደፈለገ ያድርገው። ወየተሰረፉነ የተሰረፉነ ምን ያሏቸዋል? ይገለባብጧቸዋል። ቢዑቁሊህም በአቅላቸው ማለት እንደፈለጉ ይጫወቱበታል። መሪ ወአምዋሊህም በገንዘባቸው ላይ እንደፈለጉ ተሰረፍ ማለት ማለት አንድ ነገር መገለባበጥ እንደፈለገ ግልጽ አቅላቸውም ገንዘባቸውም እንዲያርጉ ይላቸዋል ያወጣሉ። ለዚህ አጥቶ ተጠንቀቅ ተጠንቀቅ። አሁን ደግሞ ይህ ሚዲያ አውታሩ ደግሞ ሰፊ ሆኖልሃል። ትእዛዙ ብዙ ነው። ሰው ይሁን ጂን ተቀምጦ እንደሚመራም አታውቅም። ካፊሩና ምናምን ራሱን ማታውቅበት ምናሰብ ለሙስሊም የተቆረቆረው መስሎ በል ይላል። የሆነ ነገር ሲል አንተ ምስኪን ተነስልን አንተ እሱ ሰውዬው እንጂ ሙስሊሚው ምንም ሳታቅ ዝም ብለህ ገደና ግልጽ ነው። ምን ያስፈልጋል? አሰባት ወተሰቡት ብያቸዋለሁ። ከዚህ ቃል ሰባት ነው تثبت ማረጋገጥ ግልጽ አላህ ስብሐነሁ ወተዓላ እንጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃላ ፈቱስቢሁ ዐላ ማ ፈዐልቱም ናዲምን እንደሚል መረጋገጥ አለ ويترأسون ترأس ማለት ጭን ላይ የበላይ ይሆናል። ጭንቅላታቸው ላይ ይቀመጣሉ ማለት እኮ ጭንቅላታቸው ላይ ይቀመጣሉ፣ የበላይ ይሆናሉ። አለይም በነሱ ላይ ቢልባጢል በባጢል ጭንቅላት ላይ መጥቶ የበላይ ሆኖ ጭሩ ይመራል። ወቢል ወቢስሚል ኢልሚ ወልዊላያ በምን ስም በምን ስም በኢልም ስም ወልዊላያ መወዳጀት በሚለው ስም ሙእሚን ግልጽ ነው። አልሙስሊሙ አኹል ሙስሊም እያለክ መረዳዳት አለብን ይላል። ይመጣና ማለት አልሙእሚን እያለ ማለት እንደዚህ ነው። إنما المؤمنون إخوة إلى إخوة إخوة في اللي قلت هذا جوال ኢነ ከሲራን አብዛኛው ሚን ዱዓቲ ዱዓቶች ግልጽ ነው አይደል? ኢነ ከሲራን አብዛኛው ሚን ዱዓት ከዱዓቶች ውስጥ አልዮም ዛሬ ማል አሰፍ በሚያሳዝን መልኩ አለ ምንን ነገር ራስ አነጻጽሮ የት እንደሚገኝ ታውቀዋለሽ። ገብቶሻል አይደል? ታገኘዋለሽ። ኢነ ከዚራን አብዛኛው ሚን ዱዓት ከዱዓቶች አልዮም ዛሬ ማልአሰፍ በሚያሳዝን መልኩ ላ ያህተሙነ ምን የላቸው ጭንቀት ሀሳብ የላቸው ቢጃኒ አቂዳ በምን ላይ በአቂዳ ዙሪያ ላይ ሙስሊሙ ህብረተሰብ በአላህ የሚማሩት ነው ድራማ የሚያስፈልገው ኢስላማዊ ድራማ ኢስላማዊ ፊልም ምናምን እነዚህ ደግሞ የሚመረቁት የት ነው ቲያትር ቤት አይደል ብሔራዊ ቲያትር ቤት ይመረቃሉ። ግማሾቹ ምን ሲኒማ ቤት ይመረቃሉ። ሙስሊሙን እየወሰዱ ያጀዝቡታል። ድሮ የተውን ቲያትር ቤት በዛው አንዳንድ ቀን ለኢስላም ብለ ዘይረው እሺ አ <laughs> ያዘይሩታል። አንድ ቀን በኢስላም ስም የሆነን ፊልም ያያል። ሌላ ቀን አሃ ይሄ ነው ማለት ቤልና ደግሞ ሌላ ቀን ደግሞ የካፊሮችን ነው። ካፊሮች እንኳን አይሰሩትም። እስቲ ወላሂ የካፊሮች መዝሙር እዛ ሲመረቅ አይታችሁ ታውቃላችሁ? መዝሙር እነሱ ፕሮግራማቸውን እዛ ሲያካሂዱ አይታችሁ ሰምታችሁ ታውቃላችሁ? አነማ አያሪፍ እየገባሽ ነው። እንዲህ አይነት ትልቅ ችግር ውስጥ ነው ያለው። ላ የህተሙነ ቢጃኒብ ልዓቂዳ ወኢስላሒሃ በል እንዲያውም ሩበማ አንዳንድ የቁሉ ባዕድሁም ከፊሎቹ ብለው ይላሉ ኡትሩኩ ናስ ሰው ልጆችን ተዋቸው አላ አቃኢድህም በምናቸው ላይ ተዋቸው በአቂዳቸው ላይ ተዋቸው ወላሂ ፊልም እያልክ ሰውን ህብረተሰቡ ስትል ሌላ ፊልም ሰው ፊልም ሌላን ይለምዳል አይለምድም መልፈርቁ በይነሁም በይነ ዛሊክ ይላል ግልተዋል ሙስሊሙ ህብረተሰብ የቱርክ ፊልም ማየት ጀምርላል የተለያየ ፊልም እየለመደ ነው ህብረተሰቡ የሚመጣው አታጀዝበው ሙስሊሙ ህብረተሰብ ስንት መማር ያለበት ነገር ምን ይላሉ? ትሩኩና ሰው ልጆቹን ተዋቸው አላ አቃኢዲን በአቂዳቸው ለሁሉም የፈለገውን ተብሊጉ ሁሉም ያም የፈለገውን ይሁን አህባቱን በፈለገው ይሁን እየገባችሁ ሁሉንም በሚፈለገው ተብሊጉን ተው አትንካ አህባሹንም ተው ያንንም ተው አክባሪ የሚለው ኢኽዋኑን ተው ሁሉም በፈለገው ይሁን አላ አቃኢዲን ወላ ተተዓረዱ ለሃ ምን አትበሏት ምን አትበሏል? አትቀናቀኑ አይደል? እነዚህን አካሄዶች አትቀናቀኑ፣ ተቃራኒ አትሁኑ። ኢጅማዑ ምን በሏቸው? ሰብስቧቸው ሁሉንም። ወላ ቱፈሪቁ አትበታትኑ። እንግዲህ ይህንን ተንተርሶ መሰለኝ እንግዲህ እንትናም ይህንን ሰብስቡ ያለው መንዙማውንም ምንድን ያለው የካፊሮችን መዝሙር ነው ያለው እ እኔ እንጂ አቅሉ ራሱ ትክክል አይመስለኝም። እኔ አቅሉ እኔ ትክክል ነው ብዬ አላስብም። እኔ ወላሂ አላህ እንደው የታመመ ከሆነ አላህ ሲያደርገው ሐሰን ታጩ አታጩ አታጩማ ምን አለ መዝሙር ምንድን ያለው መዝሙሩንም እ መዝሙር እ ሙሐመድን ያወድስ መንዙማ ኢየሱስም የሚያወድስ ማርያም ማርያም የሚል ሁሉንም አንድ ላይ አድርገን ኮንሰርት ብንሰራ ማለት ነው አይደል እ እንዴ አይነት እዚህ ወላ አትፈሪኩ እያሉ የሚሉ ይመጣሉ ነው ግልጽ ነው አለ አለ ገና ብዙ ነገር ይመጣል እንጃ ሁሉም ወደዛ እየዳዳ እንዳይሆን ቀስ እያለ ሁሉም ወደዛ እንዳይሾልክ በፊት እኮ ሁሉም ወላሂ ተውሂድ ተውሂድ ተውሂድ ሱና ሱና ሱና የሚል ነበር። ኢርሻድም ተርጉሞ ነበር። አልሐሰን ዳሪ ታውቃላችሁ ኢርሻድ የሚለውን ኪታብ ይሄን ይሄንን ራሱ ተርጉሞ እኮ ነው። እሱንም ግን ትርጉም አይባልም። ሞክሮት ነበር። እንደው ቢያንስ እንኳን ጥሩ አመለካከት ነበረው ማለት አላህ ግን የእሱንም መጨረሻ አላህ አስተካክለው እኛንም አላህ አስተካክለው ሰባት በሐቅ ላይ ይስጠን። ኢነሁ ወልዩ ዛሊክ ወልቃዲሩ አለይህ ያስፈራል። እንዲህ እንዲህ አይነት ሰው ስታይ ለራስ አቂብ ያስፈራል። ሊነጅተሚዕ እንሰብሰብ ይላሉ። አላ መተፈቅን አለይህ አንድ በሆነው ላይ እንሰብሰብ ይላሉ። ሊነጅተሚዕ እንሰብሰብ አንድ ነው። አላ መተፈቅን አለይህ ምን በሆነው ላይ አንድ በሆነው ላይ እንሰብሰብ። ወሊያዕዙር ምን ይበል ኡዝር ይስጥ ባዕዱና ከፊላችን ባዕደን ለማ ለከፊሉ ኡዝር ይባላል ወልያዕዙር ዑዝር ይስጥ ባዕቡና ከፊላችን ባዕበን ለከፊሉ ፊመ እኽተለፍና ፊ በተካለፍነው በተቃረነው ነገር ላይ ዑዝር ከፊላችን ለከፊሉ ይባላል። ትክክል ነው? እስቲ ንገሩኝ ይነግረኝ። እሺ አንቺ ንገረኝ፣ ትክክል ነው? በከፊል ላይ ዑዝር ለምን ምክንያቱም ለምሳሌ እዚህ ጋር ተብሊጎችን ብናይ የሚሰሩትን ስራ ለእነሱ ለሚሰሩትን ስራ ማስተማር እያለብን ብዙ ተሰጠናቸው ቀጥል እንደማለት ስለሆነ በርታማን በርቱ እንደማለት ስለሆነ ማሻአላ ገብቶሻል ማለት ማሻአላ አላህ ይስጥልክ ግልጽ አለ የቱ ድረስ ትክክል ነው ከተባላችሁ ሊነሽተኒ አላ መተፈቅና አለ ትክክል ነው አይደል እንሰብሰብ አንድ ሆነ ወሊያቡር ባዕዱና ባዕضም ፊማ እክተለፍና ከሚለው ግን የራሳቸው ዓላማ ነው እንጂ ኢስላምን የሚለው አባባል ለምን ነብዩ ምን አሉ? ኡድሬ የተሰጣጣችሁ ለምን እንዲያሉ ቁርአንስ እንደዛ ነው እንደሚል አላህ ስብሐነ ወተዓላ ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይራት ወያእሙሩነ ቢልማዕሩፍ እና አንል መኖር አለበት ነው نبي يسمى من راى منكم منكرا فليغيره بيدي عرف انجوز رسلنا على منام يبلكم ايه يا عقيده يعني. ايه ان حسن البناء يا اخوان المسلمين ما تراجعوا تشاكيري حل السنه والجماعه كيري بدنك አው ነህወን ይህን የመሳሰሉ አሉ። ሚን ሀዚህ ልዒባራት እንዲህ አይነት ገለጻዎች አመለካከቶች የሚያንጸባርቁ አሉ። التي ያቺ ቱኻሊፍ ቀውሉላህ ተዓላ የአላህ سبحانه وتعالى ንግግር የሚቃረብ የሚጣራመስ የሆነ ንግግር የሚናገሩ አሉ። አላህ ግን ምንድን ነው የሚለው? فإن تنازعتم ምን ካላችሁ ከተጨቃጨቃችሁ ከተናታረቃችሁ ፊ ሸይኢን ባንዳች ነገር ላይ ፈሩዱሁ ምን በሉት መልሱት ኢላላህ ወደማ ወደ አላህ ወረሱል እንዲሁ ወደማ ወደ መልእክተኛ ኢንክንቱም አይ መልስ የተባለው ለዚህ ስለዚህ አንተ ቁርአንና ሐዲስ የሚጠረምስ ከሆነ ማንኛውም ሰው መልስ ሰጥቷል እንትና እንትና የሚባል ነገር የለም ግልጽ ኢባራት ዘርያ ነው እንዴ ኢባራት አባባላት ወይም ገለጻዎች ማለት ነው። ከላይ ነው አይደል ያለው? እንዲህ አይነት የሚባል እና አው ነህወን ሚን ሀዚህ ልዒባራት ኢባራት ማለት አባባሎች ወይም ገለጻዎች አሉ አለዚ ቱኻሊፉ ቀውሉላሂ ተዓላ አላህ ግን ያለው እንዲህ ነው ፈኢን ተናዛዕቱም ፊ ሸይን በአንዳች ነገር ከተጨቃጭቃችሁ ምን ካላችሁ ፈሩዱሁ ኢለላሂ ወረሱል ወደ ቁርአን ሆነ ትክክል ካሉ ተመለስ ደሊል ቦታ ላይ ቁም በቃ إن كنتم تؤمنون بالله بالله متامن كون واليوم الآخر ومن جرشم ذلك خير ይህ የተሻለ ነው وأحسن تأويلا تأويلا ማለት آخره ማለት መጨረሻው ምን ያለ ነው ያማረ ነው ይላል አላህ አለበለዚያ ግን ዝም ብለው ወደ ቁርአን ወደ ሐዲስ ማንመለስ ከሆነ ጥፋት ነው ኢነሁ ኖኮ ለጅቲናዕ መሰባሰብ የለም፣ አንድነት የለም። ግልጽ ነው። ወላ ቁዋ ኃይል የለም። በደንብ ስማ። ኢላ ቢሩጁዕ ምን በማለት እንጂ በመመለስ እንጂ ኢላ ኪታብላህ ወደ አላህ ኪታብ ወሱነቲ ረሱሊ ወደ መልእክተኛው ምን ሱና በመመለስ እንጂ ቁዋ የለም። ግልጽ ነው። አንተ በፈለግከው ሄድ፣ አንተም በፈለግከው ሄድ። እንዴት ሆኖ ነው ቁዋ የሚመጣው? ሁሉንም በር ሰጥተዋል። በር የከፈተ ነው ሄደዋል። ይሄ ቤት እንኳን እንዲሞቅ እኮ በፈለከው ክፈት አይደል ሰብሰብ ስትል ነው እ ሁሉም ያን በር ያወጣላል። ዲኑ እንዳለ ጥርምስምስ አድርጎ ሁሉም ቁጭ ያደርግላል። ወተርኩ መተው ነው ማ ኻለፈሁማ ቁርአንና ሐዲስ ምን ያለ የተቃረነ ወላ ሲየማ በተለይ በተለይ ፊ መሳኢል አልዓቂዳ በአቂዳ ምን ላይ መሳኢል ላይ መሳኢል ማለት ትምህርቶች ማለት ወተርኩ መተው ማ ኻለፈሁማ እነሱን የተቃረነ ምንን የተቃረነ ቁርአንና ሐዲስ ገባሽ ወላ ፊየማ በተለይ በተለይ ፊ መሳኢል አቂዳ በአቂዳ መሳኢል ላይ መሳኢል ምንድነው ትምህርቶች ማለት ነው እሺ እዚህ ጋር ጥያቄዎች አይደለም ትምህርቶች ላይ አለቲ ያቺ ሄ ለአሳስ እሷ ምንድነች መሰረት ነች። አደራ እያሉን ነው እንግዲህ አባታዊ ምክር እየሰጡን ነው። ቃለ አላሁ ተዓላ አላህ ስብሐነሁ ወተዓላ በተከበረው ቃሉ ብሏል። ወአዕተሲሙ ምን በሉ ተያያዙ አረ ቢሐብሊላህ በምን በአላህ ገመድ የአላህ ገመድ የተባለችው ማነች? ላኢላሃ ኢላላህ ተውሂድ ማለት ነው አይደል? በተውሂድ ተያያዙ። ግን እሱ ያለ ተውሂድ መያያዝ የሚፈልግ አለ አይደል? ከንቱ ከንቱነት በተውሂድ ነው ተያያዙ የተባለ ወላ ተፈረቁ ምን አትበሉ ጀሚያን ሁላችሁም ወላ ተፈረቁ አትለያዩ ወላ የስሉሁ ሊስተካከል አይችልም አኺሩ ሀዚል ኡማ የዚህ ኡማ መጨረሻው ኢላ ማ አስለሐ አወሉሃ የመጀመሪያዎቹን ያስተካክላቸው እንጂ ወላሁ ልሙወፈቅ ወላሁ ልሙወፍቅ አላህ ነው ተውፊቁን የሚሰጥ ወልሃዲ መሪውም እሱ ነው ኢላ ሰዋኢ ሰቢል ቀጥ ወዳለችዋ ምን መንገድ ወሰለላሁ የአላህ ውዳሴ ሲሆን ወሰለመ ሰላሙም አላ ነቢይና በነቢያችን ላይ ሙሐመድ ወአሊሂ በቤተሰቦች ላይ ወሳሂሂ ወሰሃቦች ናቸው ግላው ናም